بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده شيخ الإسلام ابن تيمية عقيدة الواسطيان ጀምረን ዛሬ ሀያ ሁለተኛው ክፍል ላይ ነን። ባለፈው ሀያ አንደኛውን ያቆምነው የቀደር ደረጃዎችን በማየት ነበረ። ሼኹል እስላም እዚህ ኪታባቸው ላይ ደረጃን ደረጃውን የቀደርን ደረጃ ሲያስቀምጡ በሁለት ትልልቅ ክፍሎች ከፍለው ሁለቱ ደግሞ እያንዳንዳቸው ሁለት ደረጃዎችን እንዳሉ አሳይተዋል። ያንን ባለፈው አይተናል፣ አራቱን አንድ ላይ ማለት ነው። ብቻ ዛሬ አደረጀቱ ሳኒየቱ ወማ ተተመኑሁ የሚለውን ከዚህ እንጀምራለን። ሁለተኛው እንግዲህ አደረጀቱ ሳኒያ وأما الدرجة الثانية والأولى تنيا ما فهي مشيئة الله النافذة وقدرته الشاملة فهي مشيئة الله النافذة صداقي هاني هنا آه يا الله سبحانه وتعالى مشيئة وقدرته الشاملة تغلي التشو يا الله تبارك وتعالى شلوتانات وهو السنجري من دنو الإيمان بأن الله ما منه بأن بأن ما شاء الله كان الله يشاء نجر هلو هنا الله يشاء نجر هلو هاينه وما لم يشاء لم يكن السيال شاء نجر رقمو أيهونم أيهونم بلوما منه وأنه ما في السماوات وما في الأرض السماوات بمدر ميلم من حركة كنكسكاسي ولا سكون كمرقاتم إلا بمشيئة الله سبحانه በሱ مشيئة ቢሆን እንጂ ሁሉ በሱ مشيئة ነው የሚሆነው ነው لا يكون في ملكه በሱ ንግስና ምንም ነገር አይሆንም አይከሰትም لا يكون في ملكه ማ ላ ዩሪዱ እሱ የማይሻው የማይፈልገው ነገር አይከሰትም ከዚህ ከዚህ በተቃራኒ ከተባለ ማለትም አላህ ስብሓን ወተዓላ አንድን ነገር ይፈልጋል። ለምሳሌ ባሮች ደግሞ የዛ ተጻራሪ ነገር ይፈልጋሉ። የእነሱ መሽያ የእነሱ ፍላጎት አሸንፎ የአላህ ስብሓን ወተዓላ መሽያ ሳይሆን ይቀርና የእነሱ ይሆናል ማለት ነው። ከዚህ በተቃራኒ ካልን ማለት ነው። ስለዚህ ትክክለኛው ምንድን ነው? የሆነው ነገር ሁሉ በአላህ መሽያ ነው። ግን ከዚህ ከዚህ በፊት እንዳልነው እዚህ ላይ ለምሳሌ ላ የኩኑ ፊ ሙልክ ማ ላ ዩሪድ እሱ የማይሻው የማይፈልገው ነገር አይሆንም አይከሰትም ተብሎ ሲባል ኢራዳ ከውንያ ነው። መሽያ ብለን ስንል ግን አንድ ነው። በአጠቃላይ የሆነው ነገር ሁሉ በአላህ መሽያ ነው ብለን እንላለን ነው። ኢራዳ ሸርዕያና ከውንያን ያው ተመልሰን ልናየው አስፈላጊ አይሆንም። ምክንያቱም ከዚህ በፊት አንድ ሁለት አይተነዋልና። ወይ ቢያንስ አንድ ጊዜ አይተነዋል። ወአነሁ ስብሓነሁ ወተዓላ አላ ኩል ሸይን ቀዲር ነው፣ በሁሉም ነገር ላይ ቻይ መሆኑን ሚነል መውጁዳት ወልመዕዱማት በተገኙ ነገሮችም ላይ ይሁን ባልተገኙ ነገሮች ላይ አላህ ስብሓነሁ ወተዓላ ቻይ ነው ብሎ ማመን ነው እንግዲህ አላህ ስብሓነሁ ወተዓላ በተገኙ ነገሮች ላይ ሁሉ ቻይ ነው፣ ሊያጠፋው ይችላል። በጠፉ ነገሮች ሁሉ ቻይ ነው አላህ ስብሓነ ወተዓላ ሊያስገኘው ይችላል። መቀየርም እዚህ ውስጥ የሚካተት ነገር የተገኘን ነገር ሁሉ አላህ ስብሓነ ወተዓላ አሁን ካለበት ሁኔታ ሊቀይረው ቻይ ነው። ይህንን ሁሉ ማመን እዚህ ውስጥ የሚካተት ነገር ነው ነው فما من مخلوق في الأرض በምድር ላይ እኮ አንድም مخلوق ፍጡር የለም። ወላ ፊት ሰማኢ በሰማይም ላይ እንደዚሁ إلا الله خالقه سبحانه አላህ የፈጠረው ቢሆን እንጂ አላህ የፈጠረው ቢሆን እንጂ እዚህ ውስጥ ምን ይካተታል? ስራዎችም ባሮች የሚሰሯቸው ስራዎች የአላህ سبحانه وتعالى ፍጡሮች ናቸው፣ በአላህ የተፈጠሩ ናቸው ብለን እናምናለን። ነገር ግን አብሮ ተያይዞ ሊታመን የሚገባው ነገር ባሮች ደግሞ ስራ ሰሪዎች ናቸው። እንደዚሁም አላህ ስብሓነሁ ወተዓላ ችሎታን እና ምርጫ ሰጥቷቸዋል። ላ ኻሊቀ ፈጣሪ የለም ገይሩሁ ከሱ ውጭ ወላ ረበ ሲዋህ ከሱስ ከሱ ውጭ ጌታ የለም لا تعارض بين القدر والشرع በቀደርና በሸርዕ መካከል ግጭት የሚባል ነገር የለም። ግጭት የሚባል ነገር የለም። በመካከል መጋጨት የሚባል ነገር የለም ነው። አላህ ስብሓነሁ ወተዓላ በቀደረውና ከደነገገው መካከልም ማለት ነው። በተጨማሪም <clears throat> ወላ በይነ ተቅዲሪህ ልመዓሲ ወንጀሎችን አላህ ስብሓነ ወተዓላ መወሰኑ እንደሚፈጸሙ ባሮች ይህንን መወሰኑና ወቡቅዲህ ለሃ እሷን መጥላቱም እንደዚሁ የሚጻረር ነገር አይሆንም በጭራሽ። ومع ذلك قال فقد أمر العبادة باروتشنا زوال الله سبحانه وتعالى بطاعته السن النا وطاعة رسوله ملك تنيوشنن بمتازز الزوال ونهاهم كالكلول عن معصيته السن كما مسم كالكلول الله سبحانه وتعالى آه، وهو سبحانه الله سبحانه وتعالى يحب المتقين الله نمی فروش و چی ودال و المحسینین اسمر و چن سر و چاچونی می اسمرو و المقصدین فتحاوی هون سو و چنی مودال و یرضا یودال عن الذین آمنوا کن نزی آمنوا سو و چو عمل الصالحات ملکان منن کسر ولا يحب الكافرين كهريان أي ودم الله سبحانه وتعالى الله سبحانه وتعالى لمثالي كفر وسنوان አመፅን ወስኗል አላህ ስብሓነሁ ወተዓላ እንደሚከሰት ማለት ነው ተከስቷል ይሄ ማለት ግን አላህ ስብሓነሁ ወተዓላ ይወደዋል ማለት አይደለም ኢራዳ ከውንያ ብለን ያሉ ከአላህ መሐባ ጋር የግድ የሚንጠለጠል ነገር አይደለም አላህ ስብሓነሁ ወተዓላ መከሰቱን ፈለገው እንጂ ከሸር አንጻር አላዘዘውም አልወደደውም ከአላህ ስብሓነሁ ወተዓላ መሐባ ጋር ውዴታ ጋር የሚንጠለጠለው ምንድነው ኢራዳ ሸርዕያ ያለው ነው ለምሳሌ ኢማንን ሶላትን ብንመለከት አላህ ወስኖታል፣ ይከሰታል። አላህ ስብሓነሁ ወተዓላም ይወደዋል። ያኛው እሳ አላህ ወስኖታል፣ ኩፍሩን አመፁን ተከስቷል፣ ይከሰታል። ነገር ግን ከአላህ ውዴታ ጋር የሚንጠለጠል አይደለም። ለዚህም አላህ ስብሓነሁ ወተዓላ መልካም ስራዎችን ይወዳል፣ መልካም ሰሪዎችን ይወዳል። መጥፎ ስራዎችን ይጠላል፣ መጥፎ ሰሪዎችን ይጠላል። አላህ ስብሓነሁ ወተዓላ ወላ ያእሙሩ ولا يرضى عن القوم الفاسقين كما أن يهزبوا كما الله سبحانه وتعالى يتلاتشوا ولا يأمر بالفحشاء بمتصر وجه آيزم الله سبحانه وتعالى ولا يرضى لعباده الكفر كهدة لا يرضى يودم مكة ستنسى فلقوا تال يتوسنوا سووش لا يمالزنا ولا يحب الفساد فساد بمزر لا يمبلاشتنا الله سبحانه وتعالى ايودم ودم نقر قل كافل سووش يتوسنوا سووش አበላሾች እንደሚሆኑ በል በርካታ ሰዎች አብዛኞቹ ሰዎች አበላሾች እንደሚሆኑ አላህ ስብሓነሁ ወተዓላ ደንግጓል። ፈኢነ አላህ ገኒዩን ዐንኩም ወላ የርዳ ሊዕባዲህ ልኩፍር እንዳለው አላህ ስብሓነሁ ወተዓላ ወላ የርዳ አይወድም ሊዕባዲህ አልኩፍር طيب لا تنافي بين إثبات القدر እንደዚሁም ቀደርን ማስበትና ቀደርን በማስበትና ወኢስናዲ አፍዓል ልዒባዲ የባሮችን ስራ በማስጠጋት መካከል ኢለይህም ወደ እነሱ ሐቂቀተን በእውነታው ወደ እነሱ ማስጠጋት ያኒ ስራውን እነሱ ፈጽመውታል ብሎ ማለት እና ቀደርን በማስበት መካከል ምንም አይነት መጣረስ መጋጨት የለም። አላህ ስብሓነሁ ወተዓላ ነገሮችን ወስኗል ብሎ ማመንና ባሮች ደግሞ በትክክል በሐቂቃው በእውነታው እነሱ ስራዎቻቸውን ይሰራሉ በሚለው መካከል መጣረስ የለም፣ መጋጨት የለም። ወአነሁም እነሱ የፍዓሉነሃ ይሰሯታል፣ ቢእክትያርህም በምርጫዎቻቸው ይሰሯታል ከሚለው ነገር ጋር የሚጋጭ ነገር አይደለም። ሁለቱንም እንድናሰብትን የታዘዝ ነው። ቁርአንና ሐዲስ ላይ የምናገኘውም እምነት አቂዳ ይህን ነው። አላህ ስብሓነሁ ወተዓላ ስራዎችን አላህ ስብሓን ወተዓላ ቀደር ቀድሯል፣ ወስኗል። እሱ በቀደረው በወሰነው መልኩ ስራዎች ይፈጸማሉ። ባሮች ደግሞ ይህንን ስራ ሰሪዎች ናቸው። ሲሰሩት ደግሞ በምርጫዎቻቸው ይሰራሉ። ለዚህም ነው የተኛ ሰው በሚሰራው በሚናገረው ነገር አይጠየቅም፣ ራሱን ስቶ እንደሆነ ማለት ነው። ለምን በምርጫው አይሰራማ። ያበደም ሰው እንደዚሁ ረሱል ዓለይሂ ሰላቱ ወሰላም አንድ ሀዲስ ላይ ለምሳሌ ምንድን ነው ያሉት? አንድ ሰው ረመዷን ላይ ረስቶ ቢበላና ቢጠጣ ጾሙን ይሙላ ብለዋል። ፈኢነማ ጧመሁ ወሰቃሁ ረቡ ጌታው ነው ያበላውም ያጠጣውም። ወልዒባዱ ባሮች ፋዒሉነ ሰሪዎች ናቸው። ሐቂቀተን በእውነታው በትክክል እሱን ሰሪዎች ናቸው ስራዎቻቸውን ማለት ነው። ወላሁ አላህ ደግሞ ኸለቀ አፍዓለሁም ስራዎቻቸውን ፈጥሯል። አላህ ስብሓነ ወተዓላ እነሱ ዘሪዎች ናቸው። ስራዎቻቸውን አላህ ደግሞ ስራዎቻቸውን ፈጥሯል ነው። ለምን የእኛ ስራዎችን ከአላህ ተባረከ ወተዓላ ፍጥሮች ውስጥ ናቸው። ወልዓብዱ አላህን የፈጠራቸው ነው። ወልዓብዱ ባሪያ ዓብድ ብለን ስንል ወልሙእሚን ወልካፊር ሙእሚኑም ከሃዲውም ነው። ወልበሩ ወልፋጅር መልካሙም አመፀኛውና መጥፎም እንደዛው ወልሙሰሊ ወሳኢም ጾመኛውም ሰጋጁም እንደዚህ ወሊል ዒባዲ ለባሮች ቁድረቱን ችሎታ አላቸው አላ አዕማልህም በስራዎቻቸው ላይ ማለት ነው ችሎታ አላቸው አላ ስብሓን ታላ ችሎታ ሰጥቷቸዋል ለዚህም ነው ለምሳሌ አንዳንድ ስራዎች ላይ ችሎታ በምናጣ ጊዜ ይቅር እንባባላለን ለምሳሌ መቆም ግዴታ ነው ዋጅብ ሶላት ላይ መቆም ያቃተው ሰው ቁድራ የተነፈገ ሰው እንዲቆም አይገደድም። ቁጭ ብሎ ይሰግዳል። ይህን ያልቻለም ሰው ሰንጋሎ ይሰግዳል። አንዱ ሰኝቶ ይሰግዳል። ስለዚህ ቁድራ ሰጥቷቸዋል። አላህ ምርጫም ሰጥቷቸዋል። ወላሁ አላህ ወልዒባድ ቁድረቱን አላ አዕማሊህም ወለሁም ኢራዳ ለእነሱ ደግሞ ፍላጎት አላቸው ሲሰሩ ማለት ነው። ወላሁ ኻሊቁም አላህ ፈጣሪያቸው ነው። ወኻሊቁ ቁድረትህም ወኢራደትህም በተጨማሪ አላህ ቁድራቸውን ችሎታቸውን የፈጠረው የራደቴን ፍላጎታቸውን የፈጠረው እሱ ነው አላህ ስብሓን ወተዓላ ካልሆነ በሌላ አካላት ተፈጠሩ ማለትን የሚያስይዝ ነገር ነው ከአላህ ጋር ሌላ ፈጣሪን ማስበት ይሆናል ነው ከማ ቃለ ተዓላ ሊመን የሻአ ሚንኩም አን የስተቂም ከእናንተ ውስጥ ቀጥ ሊል ለሻ ለፈለገ ሰው ካለ በኋላ ምን አለ ወማ ተሻኡነ ኢላ አንየሻ አላህ እናንተ እኮ አንድ ነገር አትሹም አትፈልጉም ኢላ አንየሻ አላህ አላህ ቢሻው ቢፈልገው እንጂ የእኛ መሺአ የእኛ ፍላጎት ዝም ብሎ አይከሰትም ስለፈለግን ብቻ የሚከሰት ነገር አይደለም የአላህ ተባረከ ወተዓላን መሺአ የሚከተል እንጂ ማለት ነው ኢላ አንየሻ አላሁ ረቡል ዓለሚን ነው እዚህ ላይ እንግዲህ ሊመንሻ ሚንኩም ብለን ስንል ከእናንተ ውስጥ ለሻ ሰው ብሎ የሚለው ላይ ምን እናሰብታለን ማለት ነው? ለባሪያ መሺ እንዳለው እናሰብታለን ማለት ነው። ወማ ተሻኡነ እዚህ ላይ ለማን ረድ ይኖራል ማለት ነው? ለጀብርዮች ረድ ይሆናል ማለት ነው። እነሱ ምክንያቱም የሰው ልጅ መሺአ ፍላጎት የሚባል ነገር የለውም። ሁሉን ነገር የሚፈጽመው ተገዶ ነው ብለው ያምናሉ። ሰገደ ተገዶ ነው፣ አመፀ ተገዶ ነው፣ ከፈረ ተገዶ ነው። ምንም ፍላጎት የሚባል ነገር የለውም። ሁለተኛው ላይ ግን ወማ ተሻኡነ ኢላ አንየሻ አላሁ ረቡል ዓለሚን የሚለው ቀደርዮች ላይ ረድ ይሆናል። ምክንያቱም እነሱ ምንድን ነው የሚሉት የሰው ልጅ በራሱ መሽያ ብቻ ይንቀሳቀሳል፣ የአላህ ቀደርን ይነፈያሉ። ይሄ ደግሞ ባጢል ይሆናል ነው። وهذه الدرجة من القدر يتشي درجة كقدر يتشي درجة يتنيا درجة የአላህ መሺአን በተመለከተ ያነሳ ነው ማለት ነው። ዩከዚቡ ቢሃ በእሷ ያስተባብላል። አመቱል ቀደርያ ቀደርያ አብዛኞቹ ማለት ነው ያስተባብሏታል። ያ ምንድን ነው? ሁሉ ነገር የሚከሰተው በአላህ መሺአ ነው የሚለውን ነገር ያስተባብላሉ። መጀመሪያ አካባቢ ከደርዮች ያስተባበሉት ነገር ደግሞ የአላህ ዕልምን ራሱ ቀዳሚ የሆነውን የአላህ ዕልም ያስተባበላሉ። እነሱን ካፊሮች ብለው ፈርጀዋቸዋል። ማለትም አላህ ስብሐነ ወተዓላ አንድ ነገር ከመከሰቱ በፊት አያውቀውም የሚለው ነገር ማለት ነው። እነሱ አሁን በጣም ጥቂቶችና የጠፉ ናቸው ብለን ያልናቸው ናቸው። አለዚነ ሰማሁም ነቢዩ ስ ሰለም ነቢዩ የጠሯቸው የሆኑ ናቸው። መጁስ ሀዚህ ልኡማ ብለዋቸዋል። የዚች ኡማ መጁስ ናቸው ብለዋቸዋል። ምክንያቱም መጁሴዎች ሁለት <clears throat> ለክስተቶች በሙሉ ሁለት ፈጣሪ አለ። ኸይርን የሚፈጥረው አለ፣ ሸርን የሚፈጥረው አለ ብለዋል። ኸይርን የሚፈጥረው እሱ ብርሃን ነው፣ ሸርን የሚፈጥረው ደግሞ ጨለማ ነው ብለዋሉ። እነዚህ ደግሞ እንግዲህ ሁለት እንትኖችን ማነው ቀደርዮች ደግሞ እነዚህን ይመስላሉ። ለምን ሊአነሁም የቁሉና ክስተት ሁለት አይነት ነው። ከአላህ ተባረከ ወተዓላ የሚገኝ አለ። እንደገና ደግሞ አላህን መፍጠር ማለት ነው። ሌላ ደግሞ አለ። ባሮች ደግሞ የራሳቸውን ስራ ይፈጥራሉ። ፈጣሪዎቹ ራሳቸው ናቸው ብለው ስለሚያምኑ ማለት ነው። ስለዚህ እነዚህ በዚህ አካሄድ ከመጅሲዎች ጋር ተመሳሰሉ ነው። ወየቅሉ ፊሃ ቀውሙን ወየቅሉ ፊሃ ድንበር ያልፋል በሷ ላይ ቀውሙን ከፊል ህዝቦች ድንበር ያልፉበታል። ይቺ ደረጃ ላይ ማለት ነው። ሚን አህል ልስባት ከኢትባት ባለቤቶች የሚያጸድቁ የሆኑ ማለት ነው። ሐታ ሰለቡ ልዓብደ ባሪያን እስከ ነፈጉ ድረስ እስከ ገፈፉ ድረስ ቁድረተሁ ችሎታውንና ወክትያረሁ ምርጫውን ማለት ነው። በአጠቃላይ እሱ ምርጫም የለውም። ቀደርን አሰበቱት አሁን ያለውን የቀብር ደረጃ ሰበቱት። ድንበር ከማለፋቸው የተነሳ ግን ምርጫም የለውም ባሪያ ችሎታም የለውም አሉ። ተገዶ ነው የሚፈጽመው ማለት ነው። ወዩኽሪጁና ወዩኽሪጁና ያወጣሉ አን አፍዓሊላሂ ወአሕካሚሂ ከአላህ ስብሓነሁ ወተዓላ ስራዎችና ከፍርዶቹ ምንን ያወጣሉ? ሒከመሃ ጥበቧንና መሷሊሐሃ መስልሐዋን ያወጣሉ። እንግዲህ ይህ ሲባል ምንድን ነው? ለአላህ ተባረከ ወተዓላ መስላሐንም ሆነ ሕክማን አያሰብቱም ማለት ነው። አላህ ስብሓነ ወተዓላ አንድን ነገር ይሰራል ስለፈለገው ብቻ ማለት ነው። እዛ ውስጥ ጥበብ የሚባል ነገር የለበትም፣ መስላሐ የሚባል ነገርም የለበትም ብለው ይላሉ። ይሄ በጣም ትልቅ የሆነ ጥመት ነው። حقيقة الإيمان وحكم مرتكب الكبيرة يحا إيمان حقيقة ومن دنونه ومن أصول أهل السنة عندما ينام مرتكب الكبيرة كبيرة لم يفسموا تلك وانجلوش من يفسموا مسوج حكمات شو فردا شو من هنا لنا الإيمان ومن أصول أهل السنة والجماعة انجليكا أهل السنة والجماعة መሰረቶች ከአቂዳቸው መሰረቶች ውስጥ አነ ዲነ ወልኢማን ዲን ኢማን በአጠቃላይ ቀውሉን ወዐመል ነው። ቀውሉን ወዐመል ንግግርም ስራም ነው። ቀውል ብለን ስንል ቀውሉል ቀልቢ ወሊሳን አለ። የቀልብ ንግግርና የሊሳን የምላስ አለ። ወዐመሉል ቀልቢ ቀልብ አሁንም ስራ አለው። ወልሊሳኒ የቀልብና የሊሳን የምላስ ወልጀዋርሕ የአካላት ስራ ነው። እነዚህም ነገሮች በሙሉ ያካተተ ነገር ነው። ኢማንም በተመለከተ እንግዲህ ወአነ ልኢማን ኢማን ደግሞ የዚዱ ቢጣዓ አላህን በመታዘዝ ይጨምራል። ወየንቁሱ ቢልማዕስያ አላህን በማመፅ ደግሞ ይቀንሳል። ኢማንን በተመለከተ አንዳንድ ሙብተዲዓዎች በልብ መቋጠር ብቻውን ኢማን ነው ያሉ አሉ። ይሄ ከተባለ እንግዲህ የነ ኢብሊስ የነ ፊርዓውን እምነት እምነት ሊባል ነው። ለምሳሌ ፊርዓውንን ብንመለከት ሙሳ ዓለይሂ ሰላቱ ወሰላም ለቀድ ዓሊምተ ማ አንዘለ ሃኡላ ኢላ ረቡ ሰማዋቲ ኢላ ረቡ ሰማዋቲ ወልአርድ ብሎታል። በእርግጥ እነዚህን ተአምራቶች እኮ የሰማያትና የምድር ጌታ የሆነው አላህ እንጂ ማንም እንዳላወረደው አውቀሃል ብሎታል። አላህ ስብሓነ ወተዓላ ወስተይቀነት አንፉስሁም ብሏቸዋል። ልቦቻቸው አረጋገጠች። በልብ ማመን ብቻውን ኢማን ውስጥ አያስገባም። ሌሎቹ ሌሎቹ በምላስ ብቻ የሚያሉ አሉ። በምላስ ብቻ ከተባለ ሙናፊቅ ይገባል። ሌሎች ደግሞ ከነዚህ ከሁለቱ ሻል የሚሉት በልብ መቋጠርና በምላስ መናገር ነው። ስራ የሚባል ነገር ግን ኢማን ውስጥ አይካተትም። በአጠቃላይ ኢማንን ስራን ከኢማን ፍጹም ሙሉ በሙሉ ይነጥሉታል። ይህም ትክክለኛ ያልሆነ አካሄድ ነው። ትክክለኛው ኢማን በልብ የሚቋጠር ነገር ነው። በምላስ ይመሰከራል። በአካላችን ደግሞ የሚሰራ ነገር አብሮት ይካተታል እዛ ውስጥ ነው። ከዛም በተጨማሪ የኢማን የሚባለው ነገር ይጨምራል፣ ይቀንሳል። ሌሎቹ ምን አሉ? አይጨምርም፣ አይቀንስም። የእኛ ኢማን እንደ አቡበከር አይነት ኢማን ነው አሉ። ይሄ በጣም አደገኛ አካሄድ ነው። እንደ አንድ ሰው እንኳን ዝም ብሎ የራሱ ኢማን ራሱ እንኳን ከጊዜ ወደ ጊዜ ሲለዋወጥ ያዋል። አንዳንዴ ይቀንሳል፣ አንዳንዴ ይጨምራል። በጣም ግልጽ ነው ለብዙዎቻችን፣ ይሄ ግልጽ ነው። ከዛ ምን አሉ ወሁም ማዓ ዛሊከ ወሁም እነሱ አህል ሱና ወልጀማዓ ማዓ ዛሊከ ከዚህ ጋር ከዚህ ጋር ማለት ነው ላ ዩከፊሩና በካሃዲነት አይፈርጁም አህለል ቂብላ የቂብላ ባለቤቶችን ሙስሊሞችን ወደ ቂብላችን ዞሮ የሚሰግዱ ሙስሊሞችን ቢሙጥለቅ ልመዓሲ ወልከባኢር እንደው ወንጀል ከባኢር ትልልቅ ወንጀል በአጠቃላይ ልቅ በመሆኑ መልኩ መልኩ ያከፍራል አይባልም ማለት ነው። ሙጥበቅ በሆነ መልኩ ማለት ነው። ለምን የሚያከፍሩ ነገሮች አሉ እዚህ ውስጥ ማለት ነው። ግን ሙጥለቅ በሆነ መልኩ ግን ከቢራ ትልልቅ ወንጀል የፈጸመ ከሃዲ ነው አይባልም። ምክንያቱም ከማዓሲ ኩፍር የሚሆን አለና እያሉት ነው ኢብኑ ከታች እዚህ ላይ ወልፈርቁ በይነ ሸይ ልሙጥለቅ ወሙጥለቅ ሸይ አሸይ ልሙጥለቅ ሲባል አንድ ነገር ያዕኒ ልከማል ወሙጥለቅ ሸይ ደግሞ ያዕኒ አስል ሸይ ማለት ነው። ሙጥለቅ ሸይ ሲባል የአንድ ነገር መሰረቱ ማለት ነው። ሸይ ልሙጥለቅ ሲባል ደግሞ ከማሉ ሙሉ ማለት ነው። አጠቃላይ እዚህ ላይ ማለት የፈለጉት ነገር ምንድን ነው? ከቢራ ፈጽሟልና ከእስልምና ይወጣል አይባልም ነው። ከማ የፍዓልሁ እንደሚሰሩት አልኸዋሪጅ ኸዋሪጆች እንደሚሰሩት በል እንደውም አልእኹወቱ ልኢማንያ ይቺ ኢማን የሆነችው ወንድማማችነት ሳቢተቱን መዓል መዓሲ ከወንጀል ጋር አሁንም የጸደቀች ያለች ናት ከማ ቃለ ስብሓነሁ ወተዓላ ፊ አየት ልቂሳስ ላይ እንዳለው ቅሳስ እንግዲህ እየገደለን መግደል እና የመሳሰሉ ሌሎች ወንጀሎችም ላይ ማመሳሰል ያለበት ህጋችን ነው ፈመን ዑፍየ ለሁ ፈመን ዑፍየ ይቅር የተባለለት ለሁ ለሱ ሚን አኺህ ከወንድሙ አለ ከወንድሙ ያኒ ከወንድሙ ደም ማለት ነው ከሟች ደም ሸይኡን አንዳች ነገር ይቅር የተባለለት ፈቲባዑን ቢልማዕሩፍ አለ በመልካም መከተል ነው በመልካም መከተል የተባለ ማን ነው ጣሊብ ዲያን የሚፈልገው ካሳን የሚፈልገው ሰው በመልካም ይከተል በመልካም ይከተል ሲባል ለምሳሌ ከአስፈላጊ ነገር በላይ ካስፈላጊ ካሳ በላይ እንዳይጠይቅ ማለት ነው። ፈመን ዑፊየ ለሁ ለሱ ይቅር የተባለለት ገዳዩ ነው ይሄ። ሚን አኺህ ከወንድሙ ከወንድሙ ከማን ከሟች ከሱ ደም ማለት ነው። ሸይኡን አንዳች ነገር ይቅር የተባለለት ሰው አለ። እንግዲህ እዚህ ላይ ገሏል አንዱ ሌላው ተገሏል። ከዚህም ጋራ ግን ወንድማማችነት እንዳለ ግልጽ ሆነ በዚህ አያት ማዘሚን አኺ ተብሎ ሌላው ወይም ጣኢፈታኒ እንደ ሁለት ቡድኖች ወይም ጣኢፈታኒ ሁለት ቡድኖች ሚነል ሙእሚኒነ ከአማኞች ሁለት ጭፍራዎች ወይም ቡድኖች ኤቅተተሉ ቢጋደሉ አለ ፈአስሊሑ በይነሁማ በመካከላቸው አስተካክሉ አስታርቁ አለ ፈኢን በቀት ኢሕዳሁማ ከሁለት አንዳቸው ብትሸፍት አለል ኡኽራ በሌላኛው ላይ ብትሸፍት ድንበር ብታልፍባት ፈቃቲሉ ተጋደሉ አለቲ ያቺ ተብቂ የምትሸፍተውንና ድንበር የምታልፈዋል ሐታ ተፊአ እስክትመለስ ድረስ ኢላ አምሪላህ ወደ አላህ ትእዛዝ እስክትመለስ ድረስ ፈኢን ፈአት ብትመለስ ወደ አላህ أمر بتملس مالتنا فأصلح بينهما بمكاكلات واستارقوا أستكاكلوا بالعدل بفته وأقسطوا أستكاكلوا فتها ويمونوا إن الله الله سبحانه وتعالى يحب المقسطين فتاوي هزبوتشين سووتشين يودالنا إنما المؤمنون إخواننا ኢነመል ሙእሚኑነ ሙእሚኖች ኢኽወቱ ወንድማማቾች ናቸው። ፈአስሊሑ በይነ አኸወይኩም በወንድሞቻችሁ መካከል አስታርቁ፣ አስተካክሉ። ወተቁላህ አላህን ፍሩ፣ ለዓለኩም ቱርሐሙን ይታዘንላችሁ ዘንድ አለ። እዚህም ላይ የተጋደሉትን ቡድኖች ጣይፋዎች አላህ ስብሓነሁ ወተዓላ ወንድማማቾች ናቸው ብሎ ጠርቷቸዋል። ወንድማማቾች መሆናቸውን ግልጽ አድርጓል። ስለዚህ መግደል አንድን አማኝ መግደል ከእስልምና ካላወጣ ከአንድ አማኝ ጋራ ወይም ከአንድ አማኝ ቡድን ጋራ መገዳል ከእስልምና ካላወጣ ከሱ በታች ያሉ ሌሎች ከቢራዎች አሉ እነሱም አያስወጡም ማለት ነው ወላ የስሉቡ የስሉቡን አልፋሲቀ ፋሲቅን እኮ አይገፉትም አልሚልያ ያኒ ሚላ ውስጥ ያለ እስልምና ውስጥ ያለውን አልኢስላም እስልምና አይገፉትም ቢልኩልየቲ በአጠቃላይ አይገፉትም ሙስሊም አይደለም ብለው ወደ ኩፍር አያስገቡትም ነው። ወላ ዩኸሊዱነሁ ፊናሪ እሳት ላይም አያዘወትሩትም፣ ያኒ ዘውታሪ ነው ብለው አይሉም ነው። ከማ ተቁሉ ልሙዕተዚለቱ ሙዕተዚላ እንደምትለው ማለት ነው። ያው ሙዕተዚሎችም ከኸዋርጅ ጋር ያላቸው ፋሲቅን በተመለከተ ማለት ነው ትልቅ ወንጀሎችን የሚፈጽም ከኸዋርጅ ጋር ያላቸው ልዩነት በጣም ግምት የሚሰጠው ነገር አይደለም። ምክንያቱም እነሱ እዚህ ላይ ከዋሪጆቹ ካፊር ነው ሙርተድ ነው ብለው ሲሉት እነሱ ደግሞ አይ ካፊርም ነው አንልም ሙእሚንም ነው አንልም በይነል መንዚለተይን ነው ነገር ግን የው መልክ ቅያማ ዘውታሪ ነው ይላሉ። ሁለቱም ዘውታሪዎች አድርገውታል። ተዚላዎችም ኸዋሪጆችም ማለት ነው። በሊል ፋሲቁ ደም ፋሲቅ የድኹሉ ይገባል ፊ እስሚ ልኢማኒ አልሙጥለቅ ሙጥለቅ የሆነው የኢማን እንትን ውስጥ ስም ውስጥ ይገባል። ምንድን ነው ኢማን የሚለው ነገር ኢማን የሚለው ነገር ልቅ ስናደርገው ፋሲቅን ይገባበታል ማለት ነው። ያኔ ምን ለማለት በአላህ በመልእክተኛው አምኗል፣ በቁርአን አምኗል የመሳሰሉ ነገሮችን ማለት ነው። መሰረታዊ የሆኑ እምነቶችን ይዘን እሱ አምኗል ተብሎ ቢባል የሚልቅ ነገር አይሆንም ነው እና ይሄ ሙጥለቅ የሆነ ኢማን ፋሲቁንም ሆነ አድል የሆነውን እኔ በጣም ትክክለኛና ጥሩ የሆነውን አማኝም አጠቃሎ ይይዘዋል ነው። ያው እዚሁ ላይ እናቁሙ ይሻላል ይመስላል። አላሁ ተዓላ አለም። ወሰሊ ወሰሊሙ አላ ነቢይና ሙሐመድን ሰለላሁ ዐለይሂ ወሰለም።